السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفروه ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا. من يهديه الله فلا مضل له ومن يذلل فلا هادي له. أشهد أن لا إله إلا الله وحده لا شريك له. واشهد ان سيدنا وحبيبنا وشفيعنا وقدوتنا محمدا عبد الله ورسوله اللهم صل وسلم وبارك عليه وعلى اله واصحابه ومن اهتدى بهديه واستنى بسنته الى يوم الدين اما بعد اخواني ወንድሞቼ እህቶቼ ልጆቼ እናቶቼ ቤተሰቦቼ በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ጠቃሚ ምክሮች ለውድ እህቶች በሚል ያዘጋጀነውን ትምህርት ዛሬም እንቀጥላለን። ዛሬ የማየው በትዳሩ ውስጥ የሴት ልጆች ሚና ከፍተኛ መሆኑን በተደጋጋሚ አንስቻለሁ። ከእኔ የበለጠ ደግሞ እናንተ ታውቁታላችሁ። ግን አንዳንድ ጊዜ ሴቶች ለትዳሩ መፍረስ ትልቁ ዋና ምንጭ የሆነውን ነገር እነሱ ሲፈጥሩ ታያላችሁ። ሰዎች የሚኖሩት እንደ ራሳቸው እንጂ እንደ ጉረቤታቸው አይደለም። አረብ ምን ይላል? ሙደ ርጅለክ አላ ቀድሪ ሊሓፊክ፣ እግርህን መዘርጋት ያለብህ የልብስህን አቅም ያህል ነው እንጂ ረጅም ብርድ ልብስ ያለው ሰው እግሩን ዘርጋ አርጎ ተንሰራፍቶ ስለተኛ አንተ ቆማጣ ብርድ ልብስ ይዘህ እግርን ዘረጋለሁ ብትል ግማሽ ሰውነት ባዶ ይሆናል ማለት ነው። ጉረቤቶችን አይተሽ የጓደኞችሽን ቤት አይተሽ የጉረቤት ምቾትና ዱለት እኛ ቤት መምጣት አለበት በሚል ሰርግ ሄደሽ አየሽውን ሁሉ ካልሆነልን የምትይ እህትና ሴት በጣም ልታስቡበት ይገባል። ብዙ ወንዶች በጣም እየተማረሩ ያሉት የማይለበስ የማይጠቀሙበት ዕቃ የማይለበስ ልብስ ለመግዛት የማይጠቀሙበት ዕቃ በመግዛት ከፍላጎት በላይ የሆነ የቅንጦት ነገሮችን ካላደረጋችሁ እየተባሉ አረ ገሊት ወልዳለች ይህንን ስጦታ ካልሰጠን፣ ገሊት ልታገባ ነው፣ ልትታጭ ነው፣ ገሊት እንዲህ ልትሆን ነው እየተባለ የሚፈጠረው ነገር ቤተሰብ በጣም እያበጣበጠ ነው ያለው። በተለይ አሁን አሁን ኑሮው በተለይ ከተማ ላይ የሚኖሩ ቤተሰቦቻችንና ወንድም ወገኖች ኑሯቸው በጣም በጫፍ በጫፍ ላይ እየሄደ ነው ያለው። በቃ አምስት ሺህ ብር ገቢ ካለው ወጪው ስድስት ሺህ ሊሆን ይችላል። አንድ ሺው ከየት አምጥቶ ነው የሚሞላው? እንግዲህ አላህ ያውቃል። በዚሁ ላይ ደግሞ በሆነ ወር ላይ ተነስተሽ ሁለት ሺህ ካስጨመርሽበት ያ ከእጅ ወዳፍ ወይም በጠረፍ ላይ ይሄድ የነበረው ኑሮ ብልሽት ነው የሚለው። አምስት ሺህ ወጪ ያለው ሰው አምስት ሺህ ገቢ ቢኖረው መሀል ላይ የአንድ መቶም ለውጥ የሁለት መቶም ለውጥ ቢመጣ እኮ ደይን ነው የሚሆንበት። አይሰርቅ መቼስ። ይህንን ከአንቺ ጋር ካልተባበረ ካልተመካከረ አንቺ ካልረዳሽው ይሄ ኑሮ እንዳለ አትቁጠሪው። ከአቅም በላይ እንትኖችን ወጪዎችን መጠየቅ በጣም ከባድ ነው። ልጅ ለመዳር በቃ ያለ የሌለውን ድብልቅልቅ አድርገሽ ለመዳር ማን ነው ያለው? እንደዚህ ድብልቅልቅ አድርጎ መዳር ይህ ማንም እኮ ሱና አይደለም። ደግሞ ሲኖር ነው እኮ የሚደገሰው። ዘመድ አዝማዱ ሁሉም መስማት አለበት። አንዳንዱማ ሁለተኛም ሰርግ ሲያሰርግ ሌላም ደግሞ ሱብሃንአላህ ይሄ በጣም ከባድ ነው እና በዚህ ላይ ብዙ የምትታሙት ሴቶች ናቸው። ነገሌን ሰርግ ሄጃለሁ፣ ነገሌን ሰርግ አይቼዋለሁ፣ ነገሌማ መቅረት የለባቸው እነ ምናምን ያለ የምታውቂውን ሁሉ ትጠሪያለሽ እንዴ ሰርግ አንቺ? የምናውቀውን ሁሉ እንጥራ ካልን እኮ በቃ እድሜ ልክ ያካበትነውን ንብረት እንኳን መጨረ እንትን ማለት አንችልም። ስለዚህ ሰርጉ ስርዓት ሊኖሩ ይገባል። ሰርግ ማስረግ ያለበት ከሆነ ደግሞ ወንድ ልጅ ነው፣ ሙሽራ ነው፣ ወንድ ነው እንጂ የሙሽሪት ቤት ይሄን ያህል ሰርግ አይፈለግም። እሷን ሞሽሮ እህቶቿን እና ክስቶቿን ጠርቶ አጫውቶ አይዞች ብሎ መካክሮ ለባል መስጠት ነው። ባልም የተወሰኑ ሰዎችን ይዞ መጥቶ ምሳውን በልቶ እራቱን በልቶ ይዞ መሄድ ነው ሚስቱን እንጂ ሰርጎቹ በጣም እንትን ይለዋል። ይሄ መጣያው የሚለበሰው ልብስ የሚገዛው ነገር ቤቱ ሊሟላ ይገባል ተብሎ የሚቀመጠው ፎርሙላ ትዳር አያስይዝም። ትዳር አያስይዝም እና ይሄንን በዋነኝነት እየመራችሁት ያላችሁት ሴቶች ስለሆናችሁ ይህንን ጉዳይ ልታስቡበት ይገባል የሚል የጸና አቋም አለኝ። እርግጠኛ ነኝ እናንተም ይህንን የምታምኑበት ይመስለኛል። እንዲያው ኢስላም ይደግፈናል ብላችሁ ከሆነ ኢስላም ሰርግ ሱና ነው ብሏል ስንላችሁ ጊዜ ያለ የሌለ በጀቱን አስወጥታችሁ የሁለት ዓመት የሶስት ዓመት እዳ ጥላችሁበት እንድትሄዱ አንዳንዱማ እድሜ ልኩንም የማይከፍለው ዳ ነው ጥሎበት የሚሄደው። ይሄንን አላህን ልንፈራ ይገባል። ምን ችግር አለው? ኒካህ ከታሰረ ሐላል መሆኑ ነው እንጂ ከዚህ ያለፈ ምን ያስፈልጋል? መጨፈር ሱና ነው። ሌላው በሴቶች ውስጥ ብቻ ሳይሆን በወንዶችም ላይ ሊታይ ይችላል። ግን በይበልጥ በሴቶቹ ሲሆን ደግሞ ያስጠላል። የቤት ሚስጥር ከቤት ውጭ መውጣት። የቤት ሚስጥር የሚባለው ነገር ብዙ ነገር ነው ያለው። የኢኮኖሚ ችግራቸው፣ የባህሪ አለመግባባታቸው፣ የምናምን የምናምን አንዱ ሊሆን ይችላል። በዋነኝነት ደግሞ የአልጋ ችግራቸው የአልጋ ችግራቸውን ለጓደኛዋ ትነግራለች ለማንም እንዳትነግሪ ብላ እሷም ለማንም እንዳትነግሪ ብላ እንዲህ ናቸው እኮ አሉ ትላለች ከዚያ በኋላ ሲወራሙ ነው ይህ በጣም አስቀያሚ ነው የማያስችልሽ የማያስኖርሽ ችግር ካለ እዚያ ውስጥ ከእሱ ጋር ተነጋግሮ እሱም አላምንም አልቀበልም ካለ አሁን አልሐምዱሊላህ ሐኪም ቤት ማስረጃ መውሰድ ይቻላል ወይም ደግሞ በጣም የቅርብ ቤተሰብና የሁሉም ወገን የሆነ መሀል ላይ ሊሆን የሚችል ሚስጥር ይዛል ሊባል የሚችል እሱ ጋር ተነጋግሮ መጨረስ እንጂ ላለፈ ላገደመ በስመ ጓደኝነት እየተባለ የትዳር ሚስጥር በየገበያው መባከን አግባብ አይደለም። አንዳንዶቹ ደግሞ ዲን አለን በሚል ሙተደይነን በሚል ሰኞም ጾም ነው፣ ማክሰኞም ጾም ነው፣ ሮብም ጾም ነው፣ ሐሙስም ጾም ነው፣ በቃ ራሳችሁን ጣል ታደርጋላችሁ። እሱ ዛሬ መርቀን ብላገኛታለሁ ሲል እያፈጠርኩ ነው እሱ ሲመጣ። ከዚያ በኋላ ደግሞ ለሊስ ሶላ ልሰግድ ነው፣ ሳሁር ልበላ ነው። አይ እንዲህ ያለ ነገር የለም። ባሏ እያለ እኮ ትርፍ ጾም መጾም የለባትም ብሎ የነብዩ ሰለላሁ ዐለይሂ ወሰለም ባሏ እያለ ትርፍ ጾም መጾም የለባትም ላይ የሕሉ ሊምርአትን تؤمن بالله أن تصوم وزوجها شاهد أو زوجها حاضر إلا بإذنه ከዚህ ሐዲስ ጋር አብሮ ተያይዞ የሴት ልጆቹ ጥፋት ያነሱት ደግሞ የእሱ ጓደኞች ናቸው፣ የእኔ ጓደኞች ናቸው፣ የአባቴ ዘመዶች ናቸው፣ የእናቴ ወገኖች ናቸው እያለች እንግዳ መቀበልና ማስተናገድ እሱ በሌለበት እሱ ሳይፈቅድ እሱ ሳይስማማበት ይህን ጥንቃቄ አድርጉ። እሱ ቢፈቅድም ባይፈቅድም ሊመጡ የሚገባቸው የሚችሉት አባቷና እናቷ ናቸው፣ ልጆቿ ናቸው። ይህንም ቢሆን ነግራ እያወቀ ቢሆን የበለጠ ነው የሚሆነው። በተለይ ሌላ አጅነቢይማ እንዴት ይሆናል? ሀታ ወንድሞቹ የእሱ ቢሆኑ እንኳን እነሱ እሱ በሌለበት እሱ ባልፈቀደበት በተለይ እሷና አንድ ወንድ ሊሆን በሚችልበት ወንድምም ቢሆን ክልክል ነው። አልሐሙል መውት ብለዋል ነቢ ስ ስለም ይህንን በተቻለ ያህል ሁሉም ሊያውቀው የሚገባ ነገር ነው ብዙ ስህተቶች አሉ ከስህተቶች መካከል ደግሞ ይህ የምናየው የማየው እህቶቻችን ይሄ ከወንድ ጋር የመጨባበጡ ነገር አንገት ለአንገት መሳሳሙ ምናምን መተቃቀፉ ጉዳይ ይህ በጣም አስቀያሚ አይደል አስሉ መተቃቀፍ ወንድ ለወንድ ሴት ለሴት እንኳን በየጊዜው መተቃቀፍ አይደለም። እጅ ለእጅ ነው። ይሄ የሚወደደው ሙሳፋሃው ነው። ለወንድ ለወንድ ለወንድ ሴት ለሴትም አሁንማ በጣም የሚያስቀይመው ምንድን ነው? ወንድና ሴት በአድ ወንድና ሴቶች መሳሳብ፣ ከዚያ ደግሞ የሚያስጠላው አፍላፍ መሳሳብ። እንግዲህ አንዳንድ አካባቢ ላይ ነው ይሄ እንኳን የሚታየው። አሁን ይሄ በሰለጠነው ዓለም ላይ ይሄ እንኳን የሚደረግ ነው ብዬ አላስብም። ብዙ አጅነቢ ጋራ እስከ መሳሳም ድረስ ሙስሊም ሴት አይሆንም። ሀታ መጨባበጥም ቢሆን ክልክል ነው። ሴት ልጅ ከባዕድ ወንድ ጋራ መጨባበጧን በተመለከተ የተዘገቡ አሐዲሶች አሉ። ወይም ወንድ ልጅ አጅነቢ ሴትን ከመጨበጥ ይልቅ ለአን ዩጥዓነ ፊ ረእሲ ረጁሊን ቢሚኽየጥ ሚን ሐዲድ ኸይሩ ሚን አን የመሰ እምረአተን ላ ተሒሉ ለህ። አንድ ሰው በወስፌ አናቱ ላይ መመታቱ ይሻለዋል የባዕድ ሴትን እጅ ከመንካት። እንዲህ አትይ አጅነቢ ሴት ብለን አይንህን ስበር ያልን ሰዎች ሄደህ ተሻሻት በእጅህ እንላለን። ለምን ተፈርቶ ነው አትይ የተባለው? በስሜት ትማልላለህ። የሆነ ጭንቅላትህ ላይ የሆነ ነገር ያድርብሃል ነው አይደል? ታዲያ ስትነካትማ የበለጠ ነው። አንድ ሰው አናቱ ተመቶ አናት ራስ ቅሉን አልፎ ወደ አጥንቱ የሚደርስ ዱላ ይሻለዋል የባዕድን ሴት እጅ ይዞ ከመንካት። ነቀርሳው ቆዳውን አልፎ ራስ እንትን ውስጥ መቅኒው ጋር ቢገባበት ይሻለዋል የባዕድን ሴት ከመንካት ወይም የባዕድን ወንድ እሷ ከመንካት ማለት ነው። ይህንን ያህል ማስጠንቀቂያ የተሰጠውን ህግ ብዙ ሰዎች ምንም የለበት ብለው ሀይ ሀይ ሲባባል ታያለን። ከዚያ በኋላማ ደግሞ መተቃቀፍ ደስ ከዚያ ይባስ ብሎ ደግሞ መሳሳም ሲሳሳሙ ደግሞ አፍ ላፍ መሳሳም እዚህ አፍ ላይ ከንፈር ላይ ምናምን ሄዶ መሳም መቼም ይሄ ያው እንዲያው አሁን አሁን የሚቀር ይመስለኛል። ይሄ እኮ ነው አያችሁ። ስለዚህ እጅ ለእጅ ነው የሚያዙ። በቃ በቂ ነው። ነቢዩ ዓለይሂ ሰላቱ ወሰላም እኒ ላ ኡሳፊሑ ኒሳ እኔ ሴትን ልጅ በአድ ሴትን ሙሳፋሓ አላደርግም። ሚስቶቻቸውን ማለት መሰላችሁ እንዴ? ልጆቻቸውን ማለት መሰላ ልጆቻቸውን ሚስቶቻቸውንማ በተገቢው መልኩ እንትን ይሏቸዋል። ላኪን በአድን ሴት የሰውን ሚስት አይጨብጡም፣ አይነኩም፣ አያዩምም። ምናልባት ብዙ ጊዜ እኛ ሀገር ላይ ስላልተለመደ ዲኑን ሰው ስለማያውቀው አንዳንዶቹ ይመጡና እጃቸውን ይሰነዝሩብሃል። ከዚያ ወይም ሳታስበው ሊይዙ ይችላሉ። ችግር የለውም። ማስተማር እኮ ነው። ማስተማር መንገር እኮ ነው። ይህንን ሃይማኖታችን ኢስላም ይሄ ዓለም አቀፉ በዓለም ከአንድ ሚሊያር ከግማሽ በላይ ተከታይ ያለው እስልምና ከኢትዮጵያ ህዝብ ግማሹ በላይ ከግማሽ በላይ የተከታይ ያለው እስልምና ትምህርቱ ባዕድን ሴት ባዕድ ወንድ ወይ ባዕድ ወንድ ባዕድን ሴት ሊጨብጣት ሊያቅፋት ክልክል ነው ብሎ መንገር እኮ ነው። ሁሉም ሊረዳልን ይገባል እኮ እኛ በክርስትናው ይሄ አይደረግም ብሎ ከነገሩን አናረግባቸውም። ረሱል አለይሂ ሰላቱ ወሰላም ሙባያዓ በሚያደርጉበት ጊዜ እጃቸውን በመንካት አልነበረም ሴቶችን ሙባያዓ የሚያደርጉት፣ በቃል ነበር ሙባያዓ የሚያደርጉት። ለአንድ ሴት የምናገረው ለአንድ መቶ ሴትም ያው ነው የሚሆነው። ኡባይዑኪ ኡባይዑኩና አንድ ነው ሀሳቡ ማለት ነው። እነ ሂንድ ቢንት ዑትባ ተገኝተው ነቢዩ ጋር عليه الصلاة والسلام ሙባያዓ ያደረጉ ጊዜ ሁላቸው በእጃቸው ሰላም አላሏቸውም፣ ወላ ሙባያ አላደረጉም። በቃል ነው ሙባያ ያደረጉት። ይሄ አንዱ ነው። ሌላው ሴቶቹ መናገር እንግዲህ እጃቸውን አትንኳቸው፣ ፊታቸውን አትተዋቸው ሲባል ጊዜ አ እንግዲያውስ ወንድ ልጅን ማናገር የለባትን ሴት ልጅ ብለው ተነጡዕ የሚያደርጉ ያልተባለ የሚሉ ማዕት አሉ። ይሄ ደግሞ ስህተት ነው። ከረሱል ጋር አለይሂ ሰላቱ ወሰላም በአድ ሴቶች ያገናኙ ነበር፣ ያወሩ ነበረ። እንዲያውም እኮ የመዲና ከመዲና ባሪያዎች አንዷ ነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አቁማ እስከሚሰለቻቸው እስከሚደክማቸው ድረስ ታወራቸው ነበር። ከዚያ በኋላ እንደውም አንድ ቀን አንዷን ምን አሏት? ትፈቅጅልኛለሽ ቁጭ ብዬ ላዳምጥሽ አሏት። فقد سمع الله قول التي تجادلك في زوجها خولا እኮ ነቢዩ ሰለላሁ ዐለይሂ ወሰለም ባሌ ይህንን ከተጠቀመብኝ በኋላ እንዲህ አርጓል፣ እንዲህ አርጓል፣ እንዲህ አርጓል ነው የምትላቸው። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ መነጋገር አይደል? إذا جاءك المؤمنات مهاجرات فامتحنهن الله أعلم بإيمانهن فإن علمتموهن مؤمنات كنوا فلا ترجعوهن إلى الكفار لا هن حل لهم هي والرابط ስለዚህ አንድ ጊዜ እንደውም እኮ ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ ማንም ሴት ሶስት ልጅ አስቀድማ አትቀብርም እና በትግስት አታልፈውም ያንን ሙሲባ ለጀነት መግቢያ ምክንያት የሆኗት ቢሆኑ እንጂ ብለው ሲናገሩ አንዷ ሴት ተነስታ ሁለት ያ ረሱላላህ ሁለትም ቢሆን አሉ። ይኸው አናገረቻቸው አይደል? ሂንድ ቢንቱ ዑትባ ሙባይዓ በሚያረጉበት ጊዜ ولا يزنين አሉ። ሴቶቹን ሙባይዓ የማደርገው ዝሙት ላይሰሩ ነው ሲሏቸው፣ አዎ تزني الحرة ጨዋ ሴት ደግሞ ዝሙት ትሰራለች። ዝሙት ስራ እኮ ጨዋ ላልሆኑ ሴቶች ነው። የጨዋ ሴት ደግሞ ዝሙት ላይ ትገኛለች ብላ ጠየቀቻቸው። ስለዚህ ወንዶቹን ማናገር እንደ መታየትና እንደ መጨበጥ አይነት አይደለም። አትጨብጡ ማለት አታውሯቸው ማለት አይደለም። ሰላም ማለት ሰላም አትበሉ ተብለናል ምናምን የሚሉት ነገር አላቸው። ሰላም አትበሉ ማለት ምን ማለት ነው? መጨበጥ ብቻ ነው ሰላም ማለት? መተቃቀፍ ነው ሰላም ማለት? በዚህ ዓለም ላይ በጣም ብዙ የተሳሳተ እስላምን ሰው እንዳይወደው እንዳይደግፈው ለማድረግ እየተሞከረ ያለ ብዙ ነገር አለ። ግን እኛ ልናስብበት ልናውቀው የሚገባን ነገር ምንድን ነው? ዲናችን ይህንን አይፈቅድም፣ የሚፈቅደውን ደግሞ ይፈቅዳል ብለን ልናስተምር ይገባናል ነው። አንዳንድ ጊዜ በእስልምናችን ስለምናፍር ይመስለኛል። ብዙ ሰው ስለ እስላም ይሄ ሃይማኖታችን ነው፣ ይሄ እንዲህ ነው ብሎ መናገር ስለሚያፈር ድብልቅልቅ አርጎ ሽፍንፍን አድርጎ አይኑ አንገትን አይኑን ሰብሮ አንገቱን ደፍቶ ስለሚያልፍ የሚቀጥለው ሰው መጥቶ ሲናገር ኦ አንተማ አሸባሪ ነህ፣ አንተማ አክራሪ ነህ ታስብሉታላችሁ እንጂ ማንም ሴት የትም ቦታ ላይ ሆና እጁ ሲሰድ አይ እኔ ወንድ አልጨብጥም፣ በአድ ወንድ አልጨብጥም ብትለው ሃይማኖቷ ነው። ዛሬም ነገም ነገ ወዲያም ሊቀጥል የሚችል ነው። ይሄ በአንድ ጊዜ እኮ የሚታለፍ ነገር አይደለም። እንዲሁ በግልጽ ነግረን ነው ማለፍ የሚገባን። እህቶቻችን ባካችሁ በዚህ ጉዳይ ላይ ልታስቡበት ይገባል። ሀታ በስደት ላይ ያሉ እህቶች እንኳን በየኢጃዛ ቤቱ ላይ ይህ ስህተት እንደሚከሰት በጣም ነው የሚነግሩን። በግልጽ በመናገር ግን መፍትሄ ማምጣት ይቻላል። አንዳንዶቹ ወንዶቹ ዝም ብለው ማንም ጋራ መላፋት ስለሚፈልጉ አበዛሽው ማለት ነው አበዛኸው ማለት ነው እየተባባሉ ይቀጥላሉ። እነዚያ ሰዎች እዚያ ግቢ ውስጥ እንደ ሰለጠነ ሰው እንደሚያውቁ ሰዎች መስለው ይታዩና ሃይማኖት የያዙ ሰዎች ዲናቸውን ያከበሩ ሰዎች የበታች ነው ይታያሉ። ለዚህ ለነገሩ እኮ እንደዚህ ነው። ሙንከሩ ማዕሩፍ ማዕሩፉ ሙንከር ሆኖ ይታያል አሉ ነቢ ሰለላሁ ዐለይሂ ወሰለም። ጫማ ከመድረሱ በፊት ብዙ የሚጠቅሙ ነገሮችና እስላማዊ ነገሮች ምንም የማይጠቅሙ ፋይዳ የሌላቸው ተደርገው ይታያሉ። እስላማዊ አስተምሮት ደግሞ ያልሆኑ የኢስላም አስተምሮት ተደርገው ይሰበካሉ። ሀቅ የያዘው ሰው ሊከበር ሲገባው ሊፈራ ሲገባው፣ ባጢል የያዘ ሰው ሊሸማቀቅ አንገቱን ሊደፋ ሊያፍር ሲገባው፣ እንዲያውም የበለጠ እሱ በላይ በላይ ሆኖ ምናምን እንደፈለጉ ወፍንጨት አለበት። ይሄ በጣም ልናስብበትና ልንጨናነቅበት የሚገባ ልናስተካክለው የሚገባ ነው ብዬ ለማለት ነው። ጀዛኩሙላህ ኸይር። የዛሬው ትምህርት እዚህ ላይ አቆማለሁ። የሚቀጥለው ትምህርት ላይ በሚቀጥለው ቀን እስከምንገናኝ ደህና ሁኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። بهاء قطفنا من نسائمها الثمينة بني قومي إلى القرآن هبطوا نعش أبدا قرونا آمنين نعش أبدا قرونا آمنين